ጨፍሩብን እንጂ እንዴ! እረ ጨፍሩብን። የስንቷ ናት ፈርሶ ሆዱ ተበድሶ የእያንዳንዳችን ቤት ተሞልቶ በለቅሶ የአማራው፣ ኦሮሞ፣ የጋምቤላው፣ ጋዴው፣ የአፋር፣ የሀድያው፣ የሙርሲ፣ ሶማሌው፣ የሌላም የሌላም እናት ጥቁር ለብሳ ኢትዮጵያ ሀገራችን በእናንተ ጭካኔ በንጹሐኖች ደም ከርፍታ በስብሳ ጨፍሩብን እንጂ ምክንያት ደርድራችሁ የሕዝባችን ደም እየጨለጣችሁ እኔ እናንተን አያርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ በኢትዮጵያችን ምድር ጠዋት ወጥቶ ማታ እስከሚመለሱ ሲሰነባበቱ ሕፃናት፣ ወጣቱ፣ ደግሞም አዛውንቱ ወያኔ ከመባል አምላክ ይጠብቀህ ሆኗል ምርቃቱ። ጨፍሩብን አረ እናንተ ወያኔታት የግፈኞች ቁንጮ የገዢ ባለጌ የሙስና ዋሻ መረን ለቀቅ ዋልጌ እንደናንተ ጨካኝ ባለንበት ዓለም ካያኒስ ሚዝና ሞሶሎን ሂትለር አኳያችሁ የለም። ሰው እንደ ቲማቲም ስትጨፈልቁ እምብኛለን ያለን ሁላ በቁሙ ስታንቁ ነፍስ እንደ ሙዝ ልጣጭ ስታሽቀነጥሩ ሞትን ተላመድ ሬሳንም መቁጠሩ እናንተን አርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ። አዎ አዎ፣ እኛ እናለቅሳለን፣ እናንተ ጨፍሩ፣ ግድ የለም ጨፍሩ፣ ደረብረብ አርጋችሁ የህዝባችንን ደም እየጨለጣችሁ እኛ እስከምናውቀው በኢትዮጵያዊ ወግ በኢትዮጵያዊ ባህል እህት ወንድም ሲሞት፣ እናት አባት ሲሞት፣ አገር ጥቁር ስትለብስ ሰርግም ይሰረዛል። ጎረቤትም ቢሆን ጎረቤቱ ሲያዝን መጨፈር አቁሞ ይዞ ይሄዳል እዝን። ይሄን የነበረ እናንተም በአስራ አንዱ ሰዓት ሞታችሁ ሞታችን ደማችሁ ደማችን ብላችሁ መነሳት ወይ መዓልቲ አስራ ሁለት ሰዓት ከሞላ በኋላ ማሩ ይመች ያድናል መደርደር መሃላ እኮ ጨፍሩብን ምናችሁ ተጎዳ እነ ሙልጣስ ሽምባሽ ካራቢኔሮች የባንዳ ልጅ ባንዳ ነፃነት የጠማው ፍትህ የተራበው ቆመጡን ጨብጦ ምላጩን የሳበው ብድር ያስከፍላል ለበላችሁት ነፍሳት ማወራረድ አለ አሊያም ማጣጣት የኒያን ንጹሐን ደም በእናንተ የፈሰሰው በአራቱም ማዕዘን ምድሯን ያለበሰው አዎ የምታጣጡበት ዋጋ ክፍያ አለው እናንተን አርገን ቀንና ሰዓቱ ተገጣጥሞ ሲገኝ የሕዝባችንን ደም የምታጸዱበት ክርፋቱ እስኪነሳ ሊፋቅ የማይችለው የታሪክ ጠባሳ የምትከፍሉት ዋጋ አለው ልዩ አበሳ። ከአልኮል በበለጠ በደም የሰከረ መች ይገላገላል ነፍሱን ካልገበረ። በጭራሽ የማይሆን በብር ቆጠራ ሲጨልምባችሁ እኛ ጋር ሲበራ እስከዚያው ጨፍሩ ላሎዬ ዳንኪራ እናንተን አያርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ የህዝብ ደም አለ በወያኔ ታትና በደጋፊዎቹ በግፍ የፈሰሰ መከፈል ያለበት ከእያንዳንዳቸው ላይ የተቀነሰ እረ የህዝብ ንብረት አለ ወያኔ ታትና አጫፋሮቹ በግፍ የነጠቁት ሳይውል ሳያድር ቶሎ የሚመልሱት እናማ እኛ እናለቅሳለን፣ እናንተ ጨፍሩ፣ ግድ የለም ጨፍሩ፣ ደረብረባ አርጋችሁ የህዝባችን ደም እየጨለጣችሁ እኛ እስከምናውቀው በኢትዮጵያ ወግ በኢትዮጵያው ባህል እህት ወንድም ሲሞት፣ እናት አባት ሲሞት፣ አገር ጥቁር ስትለብስ ሰርግም ይሰረዛል እኮ ጨፍሩብን። ምናችሁ ተጎዳ? እነ ሙንጣት ሹምባሽ ካራ ቢኔሮች የባንዳ ልጅ ባንዳ ጎረቤትም ቢሆን ጎረቤቱ ሲያዝን መጨፈሩን አቁሞ ይሄዳል ይዞዝን። ይሄን የነበረ እናንተም በአስራ አንዱ ሰዓት ሞታችሁ ሞታችን ደማችሁ ደማችን ብላችሁ መነሳት ወይም አልቲ አስራ ሁለት ሰዓት ከሞላ በኋላ ማሩ መቼ ያድናል መደርደር መሃላ እናንተን አያርገኝ ዋይ እናንተን አያርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ አዎ እናንተ በፍጹም አያርገኝ ቀንና ሰዓቱ ተገጣጥሞ ሲቀ እኮ ጨፍሩ እንጂ ምናችሁ ተጎዳ እነ ሙጣዝ ሹምባሽ ካራ ብኔሮች የባንዳ ልጅ ባንዳ አዎ ጨፍሩብን እኮ ጨፍሩብን